ባለፈው ሳምንት በእኛ ድራማ ቻሬ ነው። አቤት ሙዬ። እና እውነት ይልማ ገብረአብ የግጥም ምሽቱ ላይ ይገኛል? እርግጠኛ አይደለሁም። እንደሚመጣ ግን ተስፋ በተለይ የእኛዎች ፕሮግራሙን በዘፈን እንድትከፍቱልኝ አስቤያለሁ። ስማ አጥፍ፣ እኔ ይህንን ስራ መቀጠል አልችልም። ድምፅሽ ነው ያሳሰበሽ? ቆይቶ ከወደ ድሮ ይመለሳል። የቀረ ነገር ይቅር እንጂ በድምፄ እንኳን አትምጣብኝ። ደስታ እኔ እኮ በጣም ነው ደስ የምት አንቺስ የእኔና የአንቺ ግንኙነት ከጓደኝነት እንዲያልፍ ትፈልጊያለሽ? አዎ መሐመድ ለበቀለ በቀለ ለማንቲ በረዥሙ አቀበለው። ማንቲ በቀኝ በኩል ኳሷን ይዞ እየሮጠ ነው። ማንቲ መታ እንዴ! እንዴ ማንን ነው? ይሄ ቲቸር አየለ ነው። ብቻችንን ስንሆን እኮ መከራዬን ነው የሚያሳየ ሳሪታ፣ ለሰው መንገርማ አለብን እንዴ? አለበለዚያም የሚያሰቃይሽን ነገር አያቆምም። ውይ ማን ያምነኛል? Jenia. ሳራ ከማን ጋር ፍቅር እንደያዘሽ ንገሪኝ። ፋሲል፣ ስንቴ ነው ምነግር? ከማንም ጋር ፍቅር አልያዘኝ። ምንድን ነው ታዲያ ይህ ሁሉ የጸባይ መለዋወጥ? ኧረ እባክህ ድምፅህን ቀንስ፣ አባዬ ይሰማሃል። ከእንደዚህ አይነት ነገሮች አንቺን የመጠበቅ ኃላፊነት። ደህና አደራችሁ ልጆች። እንደምን አደርክ አባዬ? ደህና አደርክ አባዬ። የሽ የለችም እንዴ? ወጥ ቤት ነች፣ ከዙሪያሽ ጋር ቁርስ እያዘጋጀች። ሳራ። አቤት። የዛሬ ማታው የግጥም ምሽት ላይ ከአንቺ ጋር ሄዳለሁ ብዬ አስቤ ነበር፣ ግን አልቻልኩም። ይልማ ገብረአብ በጣም የምወደው ገጣሚ ነው። አባዬ፣ አንተ ካልቻልክ እኔ አብሬያት ሄዳለሁ። ጥሩ። ሳራ፣ ሜላ ትኖራለች አይደል? አዎ። ለምን ጠየከኝ? ከትምህርት በኋላ በቀጥታ ወደ አዳራሹ ሄጄ ሁሉም ነገር መስተካከሉን ቼክ አደርጋለሁ። ይሰማሽ ነው ደሰር? አዎ እየሰማው ነው። ገጣሚ ይልማ ገብረአብ ወደ 11 ሰዓት ይደርሳል ብዬ ገምታለሁ። ፕሮግራሙ ልክ 12 ሰዓት ይጀምራል ማለት ነው። ምን ይመስልሻል? ቆንጆ ፕሮግራም ነው የሚሆንልህ። እኔ ምልሽ ወላጆችሽን ጋብዝሻቸዋል እንዴ? አይ ኧረ አልጋበዝኳቸው። እኔ ደግሞ በዚሁ አጋጣሚ ያገኛቸዋለሁ ብዬ ደስ ብሎኝ ነው። ካየኋቸው እኮ ስንት ጊዜ ታዲያ ለምን ቅዳሜ ቤት ብቅ አትልም? ደስ ይለኛል። ሄሎ። አቤት። አዎ ሄኖክ ነኝ። እንዴ ለምን? ይሄን ላምን አልችልም። እኛ ቀድመን እኮ ነው ቦታውን የያዝነው። እንዴ ያኛውን ፕሮግራም ሰርዙታ። ቆይ እናንተ እንዴት ሁለት ፕሮግራም በአንድ ቀን ታስይዛላችሁ? በጣም ያሳዝናል። ምንድን ነው ሄኖክ? አዳራሹ በሌላ ፕሮግራም ተይዟል ነው የሚለኝ። ምን? ይህን ሁሉ ተዘጋጅተን በተለይ ታዋቂ ገጣሚ ጋብዘን ውርደት እኮ አሁን ሌላ ቦታ ማግኘት አንችልም። በዚህ ባለቀ ሰዓት አይመስለኝም። ሚሚ ሚሚ እግርምሽ ምንድን ነው ቁጭ ብለሽ ደጅ ደጁን የምታዩ? ወፎቹን እያየው ነፃነታቸው አስቀንቶኝ። ሚሚ የሌለ ባህሪ አምጥተሻል። እንደ ሞኝ አንጋጠሽ ወፍ በሰማይ ሲበር ማየት ጀመርሽ። ምን ላድርግ? እሺ ይኸው ሳምንቱን ሙሉ የቀን ስራ ለማግኘት እመላለሳለሁ፣ ግን አልቀናኝም። እናት ግርምሽ፣ እነዚህ ወፎች የመጪ ቀይፎኛል። አላምን ሲዞሩ እኮ ነው የሚውሉት። በቃ ገንዘብ ካለ እንደዛ እኮ ነው። ያለምንም ጭንቀት ህይወትህን ትኖራል። <laughs> ገንዘብ ያላቸው ሁሉም ግን ደስተኛ ናቸው ማለት አይደለም። ቢሆንም ግን በህይወታቸው ምርጫ አላቸው። እንዳኔ ሁሉ ነገር አይጨልምባቸው። ምርጫማ አለሽ ሚሚዬ። ወይ ቁጭ ብለሽ ወፎቹን ስታደንቂ መዋል ወይም መቀነትሽን ጠበቅ አድርገሽ ለችግርሽ መፍትሄ መፈለግ። እሱስ ልክ ነው። ቁርስ አብልተኸኛል። በበላ እንጀቴ እንግዲህ ሄጄ ስራ ልፈልግ። በል ቻው ግርምሽ ተነስ ተከተልኝ። ቻው ሚሚዬ። hi ለምለም። hi ሙዬ። እንዴት ነሽ ሚላት? እኔ የምለው ይህ አየለ የሚባል አስተማሪ ሳራ ምን እንደሚያደርግ አሳስበው በጣም ነው የሚዘገንነኝ። ሰሞኑን ይህንኑ እያሰብኩ እንቅልፍ የሚባል አልወሰደኝም። እኛም ስለ እሱ እያወራን ነበር እኮ። ብቻ ቶሎ የሆነ ነገር ማድረግ አለብን። ግን ለሊ መጠንቀቅ አለብን። ሳራ ይሄ ነገር ሚስጥር ሆኖ እንዲቀር ነው የምትፈልገው። ዲሙ የሚስጥርም አይነት አለው እኮ ከዚህ በፊት እኛን የሚጎዳ ሚስጥር ከሆነ ማውጣት አለብን ብለን ተስማምተናል። ይሄ ነገር ደግሞ ሳራን በጣም እየጎዳት ነው። ይልቅ ጉዳዩን የምንነግረው የምናምን ሰው ቶሎ መፈለግ አለብን። መጀመሪያ ግን እሷ መስማማት አለባት። እንደውም መጣች። እንዴት ናችሁ? ሳሪ ሳሪ ስለ teacher አየለ ጉዳይ ልናወራሽ እንፈልጋለን። አይ ለምለም፣ ምንም የምናወራው ነገር የለም። ሳራ፣ የሚጎድንን ነገሮች በሚስጥር አንይዝም። ለምናምነው ሰው እንነግራለን ተባብለን ብዙ ነገር ተስማምተናል። እሱማ ተስማምተናል ሚላት እና ግን ይሄ ሚስጥር ከወጣ እኔም በጣም ነው የሚጎዳኝ። ማን ያምነኛል? እኔ ራሴ ፈልጌ በራሴ ላይ ያመጣሁት ነው የሚመስለው። ሳሪታ፣ ትዝ ይልሻል ያኔ እኔ የአባቴን ነገር ለሚላት እናት ስነግራቸው እኔ ከእናንተ ውጭ ይህንን ነገር ለማንም መናገር እፈራለሁ። እኔም ልክ እንዳንቺ ነበር የሚሰማኝ፣ ግን እንኳንም ተናገርኩ። ቀልል ነው ያለኝ። እሱና ይሄ ይለያያል እኮ አንቺም ለቲቸር ኖክ ወይም ለደስታ ብትነግሪያት እርግጠኛ ነኝ ያምሻል። ሳርዬ፣ አይሆንም ለምለም። ታዲያ ምን እናድርግ ነው የምትዩ? ሳራ፣ እኔ በጭንቀት ልፈነዳ ነው። ዛሬ ሲያስጠናኝ ለምን አብራችሁኝ አትመጡ? በደስታ እሺ። ቅልል አለኝ። አሁን ግን በቃ ስለ ሌላ ነገር እናውራ። ይህን ነገር ሳስበው በጣም ያስጠላኝ። እሺ ሳይታ፣ ለምን የዛሬ ግጥም ምሽት ስንት ሰዓት እንደሆነ አናጣራ? ቲቸሬ ነው ክንፈልገን እንጠይቀው። በቃ ሄኖክ አሁንም ስልክ ላይ አለ። ቆይ ቆይ፣ ደስቴ እየጠበቅኩ ነው። እሺ፣ አቶ ጌታቸው ምን አለ? የመዝናኛ ማዕከሉ ለዛሬ ማታ ክፍት መሆን አለመሆኑን እያጣራልኝ ነው። ቆይ አሎ መምህር ሄኖክ። እሺ አቶ ጌታቸው። አዳራሹን ልትጠቀምበት ትችላለህ። በጣም አመሰግናለሁ። በችግር ጊዜ ደረስክልን። አረ ምንም ችግር የለውም። በቃ በኋላ መተን አዳራሹ እናዘጋጃለን። በሚመቻችሁ ሰዓት መምጣት ትችላላችሁ። እሺ እሺ። ደህና አቶ ጌታቸው። እሺ ደህናዋል መልካም ግን እንዴት ደስ ይላል። አሁን ለገጣሚ ልማገብራብ ደቡዬ ቦታው እንደተቀየረ መንገድ አለብኝ። ጥሩ እንዴ ለሌላ ሰው ግን የቦታውን መቀየር እንዴት ላሳውቅ ነው? ደህና አደራችሁ። እንዴት ናችሁ ልጆች? እንዴት አደራችሁ? ደህና። teacher ዝግጅቱ እንዴት እየሄደ ነው? ፕሮግራሙ ወደ እናቱ ጌታቸው የመዝናኛ ማዕከል ተዘዋውሯል። ለምለም፣ በሆነ መንገድ ግን ይሄን ለታዳሚዎች ማሳወቅ አለብን። ፖስተሮቹን መቀየርና በመዝናኛ ማዕከል የሚል ጽፈን እሱን የድሮ ላይ መለጠፍ እኮ እንችላለን። ይሄ በጣም አሪፍ ሀሳብ በቃ በረፍት ጊዜ መጽሐፍ ብታግዙኝ በምሳ ሰዓት እየዞርን ፖስተሮቹ ላይ እንለጥፋለን። እሺ እሺ። ሌላም የምናግዝ ነገር ካለ ንገረን። ለጊዜው ይሄ ነው ሙሉ። እኔ የምለው ሰው የቦታውን ለውጥ በጊዜ ካላወቀው ምሽቱ ይበላሻል። በምሳ ሰዓት ሄደን ማስተካከያውን መለጠፍ አለብን። እኔ በምሳ ሰዓት አይመቸኝም። ለምለም library ሄጄ ላጠና አስቤያለሁ። በደንብ አጥንቼ ከሄድኩኝ ትቸራየለ ላያስቆየኝ ይችላል። አይዞሽ ሳሪታ፣ ዛሬ ትቸራ የለ ሲያስጠናሽ እኛም ስለምንኖር ምንም አትሆኝም። እሺ፣ በጣም ነው የማመሰግናችሁ እናንተ። እነዚህ ሁለቱማ የሆነ ነገር አላቸው። እንዴት እንደሚተያዩ። እነማን ደስታና ትቸር ሄኖክ ናቸው። እቺ ነው የሚላት መካከላቸው የሆነ ነገር አለ። እኔ እኮ እነዚህ ሰዎች ፍቅር ይዟቸዋል ምናምን እያልኩ ነበር እኮ። እናንተ እንደዚህ ስለ ሰው አታውሩ እንዴ? ቢወራስ ምን ጉዳት አለው? ሳር ሜላት፣ እኔ በበኩሌ ምንም የተለየ ነገር አላየሁም። እሙዬ አንቺ ፍቅር ራሱ ፊትሽ መጥቶ ቢደቀንም አይገባሽ። ምን እያልሽ ነው ሜላት? ማለቴ የሆነ ሰው ቢወድሽም ማንን? እኔ በይ በይ በይ፣ እንደዚህ አይነት ወሬሽ ብቃኝ። እሺ እንዳልሽ። በሉ ንግባ ንግባ። ተከተል። ዛሬ እድለኛ ቀን ነው። ኮብልስቶን ማንጠፍ ስራ አገኘው። እንግዲህ አንተም ተባበርሽ፣ ጸባይን ታሳምርና እዛ ዛፎች ጋር ጠብቀኛል። አዲስ የተቀጠራችሁ በሙሉ ወደዚህ ነው፣ ተሰብሰቡ። ባልተከተል ልሂድሽ። አንተ አትከተለኝ፣ ተመለሰ ጉዳዩን ነግሬ ይሰራየለ ምንድን ነው ማንቲ? አንድ ቀልድ ልነግርህ ፈልጌ ነው። ያስቃል አዎ ያስቃል። ከእኔ ጆኮች ይበልጥ። አዎ ከአንተ ይበልጣል። አይ እንግዳው መስማት አልፈልግም። እሺ ስቀልን ነው ተናገር። የሰፈሩ ዶሮች ለምን አስፋልቱን አቋረጡ? እኔ እንጃ። ጥራጥሬ ሊበሉ ማንቲ፣ ይህ አሁን ቀል መሆኑ ነው? ደፋር ይኸው በእናትሽ በእሱ ቤት አሁን አሪፍ አስተማሪ መሆኑን። አረ ቀስ በይ ሜላ፣ በእናትሽ ይሰማሽስ በጣም እኮ ነው ያስጠላኝ ሳራ። ግድ ሆኖ ቢኖ እንጂ አይኑም ባላየው ደስታ ነው። ሜላት በቃ ዝም በይ እንዴ ሳራን እኮ እያስጨንቅሻት ነው። ይልቅ teacher ሄኖክ ሄደን እናናግረው። ለምሊ የሚለጠፈውን ወረቀት ይዘሽዋል? ይኸው ይዣቸዋለሁ። በቃ እንሂድ። በሉ እኔ library ልሄድ ነው። አደራ ቲቸሬ ነው ከኔ ይቅርታ ጠይቁልኝ። እሺ ምንም አታስቢ ሳሪታ፣ ከምሳ በኋላ እናገኝሻለን። ይነጋል፣ ለሁሉም ብርሃን ይሆናል። ሚሚ ድምፅሽ በጣም ያምራል። ሌላ አንድ ዘፈን ዝፈኝልኝ። አለቃችን ሀርድ እንዳይወጭቅ እንጂ እኔማ ስዘፍን ውዬ ራሱ ደስ ይለኛል። እንዴ ተከተል አንተ ተመለስ እንጂ ወደ ነው የምትሄደው? በእናትሽ ልክ በዚህ ሰዓት ምሳውን አስለምጮ በቃ ያቁነጠንጠዋል። ዛሬ ግን የማበላው ራሱ የለኝም። አንቺማ ይህን ኮብል ሰው እንዳጉር ነው የምታነጥፊው። ዛሬ ጥሩ ብር ስለምትሰሪው ሻሽን እስኪ እስኪይዘው ነው የምታበዩ። እኔ ፈጣን ይባላል እንዴ? በጣም እንጂ ለሚያይሽ አዲስ ጀማሪ አትመስል። አረ ሌላ በጣም ሰቀልሽ። እሺ የደስደሳ እንድዘፍንልሻለሁ ምን ውርጭ ቢመጣ ዝናብ ካፋ ከትናንት በረዶ ከመብረቅ አይከፋ ደመናው ገፎ ብርሃን መጣ ይሄ ነው ቀናችን በደሌ የተወጣ ታድዬ ታድዬ ህይወቴን አቀናው ከስንቱ ታግዬ ታድዬ እምቢኛ ልረታ ምጃ አልሰጥም ብዬ ደስታ የከተማችን ውብ ላይብረሪያን አለ። እንዴት ነህ አየለ? አለሁልሽ የእኔ ቆንጆ፣ እንዴት ነሽ? ደህና ነኝ፣ ደህና ነኝ። መጽሐፍ ለመውሰድ እኮ ነው የመጣሁት። ጥሩ፣ የምትፈልገው መጽሐፍ መውሰድ ትችላለህ። ይቅርታ አየለ፣ አልረዳሁህም። አረ ችግር የለም። ለመምህር ሽብሩ መጽሐፎች እያዘጋጀውለት ነው። አዎ፣ እንደውም የምፈልገውን አገኘ። የእውነት አገኘ? አዎ፣ አግኝቻለሁ። በጣም ጥሩ። እንደሱ ከሆነ በቃ እንሂዳ። እሺ፣ እንሂድ። እንዴ ሳራን አይቻታ ነበር እንዴ? የት ገባች? ሳራን? ኦ ሄዳለች ማለት ነው። በቃ በቃሽ፣ እንውጣ። በቃ እንሂድ። እንዴ ወይኔ ጉዴ ዛሬ ደስታ ተቆለፈ። ደስታ፣ አረ ወይኔ ተቆልፎብኛል! አረ በእናታችሁ ክፈቱልኝ! ሄኖክ ደስቴ፣ እኔ እኮ የጠፋች እያሉ ይቅርታ ሄኖክ፣ ስራ ይዤን ያላገዝኩ። ልጆቹ እንዴት አሪፍ ስራ መሰለሽ የሰሩ። አሁን የቀረኝ በፊቱ አዳራሽ ሄጄ እርማቱን መለጠፍ። በል እንሂድ። ጨረስኩ። የተሰጠኝን ኮብልስቶን በሞላ አነጠፍኩ። አረ ፍጥነት! እውነት ግን ከዚህ በፊት ኮብልስቶን አንጥፈሽ አታውቂም? አረ የመጀመሪያ ጊዜ ነው። አሁን ምንድን ነው የማደርገው? ሌላ መሄድ ይችላል? ሌላ ተጨማሪ አንጥፊ፣ ተጨማሪ ይከፈልሻል። አረ እሱማ ጸዴ ነው። ደስታ ታውቂያለሽ። በቃ ሊድ ቲቸርሽ ብሩ class እንዳላረፍድ። እኔ እኮ ቅድም ስወጣ አላየሁሽም። ለመሆኑ የት ነበርሽ? ጠረጴዛ ስር ተደብቄ ነበር። ለምን ልነግርሽ አልችልም። መሄድ አለብኝ። ሳራ ሳራ ተማሪዎች ነገ የቤት ስራችሁን ሰርታችሁ እንድትመጡ በሉ። ደህና ዋሉ። ሳራ። አቤት። ነይ ወደዚህ። ሁለተኛ እኔ ክፍል አርፍደሽ እንዳትመጪ ነግሬሻለሁ። እሺ teacher፣ አይለመደኝም። ማን ነው ያልሽ? teacher አይደለም ዳይሬክተር ሽብሩ ነው። እሺ ዳይሬክተር ሽብሩ። በሂጃው እናንተ ቸራ እየለን ለመጋፈጥ ዝግጁ ናችሁ? አሙዬ ሳርዬ፣ ተጀምሮ እስኪያልቅ ከጎንሽ ነን። እሺ አይዞሽ። እኔ ግን ለምለምዬ በጣም ፈርቻለሁ። ይሄ አስጠሊታ ሰውዬ እንደ እጁን ያሳርፍብሽና፣ ቆይ ብቻ ሜላት፣ ምን ልታረጊ ነው? በጫማ አናት አናቱን እለዋለሁ። እናንተ ቀስ በሉ፣ ደርሰናል። ሳሪታ አይዞሽ። እሺ ግቢ ኦ ልጆች እንዳለ group ነዋ ዛሬ መጣው። ሁላችሁንም እንዳስጠናችሁ ነው እንዴ? እንዲህ ተንጋግታችሁ የመጣችሁት? አዎ ከሳራ ጋር አንድ ላይ ብታስጠናን ደስ ይለናል። አይ ሙዬ፣ እሱ እንኳን ባልከፋ ነበር፣ ግን የሳራ አባት በከፈሉት እናንተ በነፃ መማር አትችሉም። አባቴ አይቃወምም። በሉ አትቀልዱ ልጆች። እንዴ መስፈን ላይ አሪፍ ናቸው አይደል? እንዴ ይልቅ ሂዱና ዘፈኑ። teacher ትንሽ ብንቆይ ደስ ይለናል። ሜላት ሂዱ አልኩ አይደል? ምንድን ነው እሱ? ሙጉት ነው የያዛችሁት? አይደለም ትችል። በሉ ውጡ፣ አሁኑን ፕላናችን ሁሉ ተበላሸ። አላልኝ ከዚህ ሰውዬ ጋር ማጠለናት አንሄድም። ምን እንደምናደርግ ግራ ገብቶኛል። ወይኔ የሚሚ ብትኖር አሪፍ ነበር፣ ግንባሩን ትለው ነበር። ሚላት እንዴ የቢሮ መስኮት በዛ በኩል ነው አይደለ? ለምን በሚዲያው በኩል አንሄድም? በመስኮት እናያቸዋለን። እኛ መኖራችንን ካወቀ ምንም አያደርጋትም። በጣም ጥሩ ሀሳብ ሙ እሺ ሳራ፣ ስለ እኔና አንቺ ለጓደኞች ያውርተሻል? ኧረ እኔ አላወራሁም። ይኸውልሽ ይሄ ነገር ከወጣ ቤተሰብሽ ላይ የሚመጣውን ውርደት ብታስብ ይሻልሻል። በእውነት ለማንም አልተናገርኩ። ጥሩ በይ አሁን ጠገበ እንዴ አይዞሽ፣ አይዞሽ፣ አይዞሽ። እስኪ እንጆሪ ከንፈርሽን ልሳመው። እዛ ልቀቀኝ teacher። ጠጋ በይ እኮ ነው የምልሽ። ልቀቀኝ። አይዞሽ። አቤት አቤት አቤት! በትግል የተገኘ ከንፈር ደስ ሲል። አይዞሽ አይዞሽ፣ እየወደድሽው ትመጫለሽ። ሳራ ሳራ፣ አይዞሽ አይዞሽ። የወጣት ሰውነት ደስ ሲል መለስለሱ። አንቺ እኮ ቆንጆ ልጅ ነሽ ሳራ። መላ ሰውነትሽን መዳሰስ ነው ምንፈልገው ልቀቀኝ፣ አልፈልግም። እስኪ ሸሚዝሽን አውልቂ። አውልቂ አውልቂ አውልቂ አውልቂ ይሄን ምንድን ነው እሱ? እነዛ ጓደኞችሽ ናቸው በሜዳ ዞሮ የመጡት? ቤት ቶሎ ቶሎ ሸሚዝሽን ልበሽና መጽሐፉን አገላጭ። እናንተ ምን እያደረጋችሁ ነው? ዘፈን እየተለማመድን ነው። ሜላት፣ እኔ እናንተን ሙዚቃ ወደዋለሁ፣ ግን አሁን እየረበሻችሁ ነው። በሉ ሌላ ቦታ ሄዳችሁ ተለማመዱ። እሺ እሺ እሺ አይዞሽ አለው መላ አለው መላ አለው መላ ሰው ነው ለሰው ጥላ ለሰው ጥላ አሃ ለብቻሽ መጮሁ አያዋጣም አያዋጣም አንድ ላይ ስንሆን ሰሚ አናጣም አሃ ሰሚ ሆይ እነዚህ የማይረቡ ሰው የሚላቸውን አይሰሙም እንዴ? አውቀው ነው እንደዚህ የሚያደርጉት። እንዴት አውቀው? ስሚ፣ ይሄንን የእኛን ሚስጥር አንድ ሰው ይስማና እዚህ ትምህርት ቤት ውስጥ ህይወትሽን የቁም ስቃይ ነው የማደርገው። ገባሽ? አዎ ገብቶኛል። በሽ አሁን ውጪ፣ ሂጂ ውጪ። ተገላገልኩ። እናንተ በመስኮት በኩል ስለመጣችሁ ነው ቶሎ የለቀቀኝ። የስ እናንተ ቆሞ እያየን ነው። ማ ቲቸር አየለ ነዋ። ጉዳችን ፈላ። ወይኔ እንደነገርኳችሁ ካወቀ ጉዴ ነው። እኔ ዞር ብዬ ማየት ፈራው። አሁንም እዛው ቆሞ እያየን ነው። የት ጠፍተሽ ነው? ስፈልግሽ እኮ ነበር። ደስታ፣ ስለ ቅድሙ ይቅርታ። አሁንም እያለቀሽ ነው? ቆይ ከማን ነው የምትደበቂው? ከማንም በእውነት ሳራ፣ ግድ የለሽም ንገሪኝ፣ እኔ ልረዳሽ እችላለሁ። ዲያጎ ማድረግ ትችያለሽ። ሳሪታ፣ ከዚህ እንሄድሽ። ዳዲ ቢሮ ሄደን ማውራት እንችላለን። ደስታ፣ እዛ መምጣት ትችያለሽ? አዎ ሜላት ትችላለሁ። ከትንሽ ደቂቃ በኋላ እዛው እንገናኝ። እሺ። ሙከራ አንድ ሁለት ሶስት አንድ ሁለት ሙከራ አቶ ጌታቸው መቼም የዛሬን ውለታ እስከ መቼው ማልረሳው። እንደዚህ በአጭር ጊዜ ስላስተናገድከን ከልብ ነው የምናመሰግን። አረ ምንም ችግር የለውም መምህር ሄኖክ። አዳራሹ ክፍት መሆኑ በጀ። teacher ሄኖክ እነዚህ ወንበሮች የት ላርጋቸው? እዚህ ጋር አርጋቸው። ማንቲ ጎበስ አተበቀለ ምን ነው ፈዘዝክ? ማንቲን አግዘው እንጂ። አረ ፈዝጅ አይደለም የማቀርበውን ግጥም በልቤ እያነበነብኩ ነው። እና ወንበሮቹን እያስተካከልክ ማነብ ነው ባችልም እንግዶቻችን እሺ ይሞክራል። ሚሚ ታዲያስ ሰላም ነው? በጊዜ ደረስሽ? አዎ ስራዬን ቶሎ ጨርሼ የመጣው ጎበዝ ሚሚ፣ እንደውም ጓደኞች መጡልሽ። Hi ሙዬ፣ Hi ማንቲ። ጎሽ ሚሚዬ፣ እንኳን መጣሽ። እኛ ደግሞ እዛኛው አዳራሽ ትሄጃለሽ ብለን ፈርተን ነበር። የተቀየረውን ፖስተር አይቼ ነው የመጣሁት። ዳዴ፣ ስለ አንድ ጉዳይ መነጋገር ፈልገን ነበር። እዚህ ስለማይመቸን ያንተን ቢሮ መጠቀም እንችላለን። ምንም ችግር የለውም ሜሉ። እሺ Daddy ዬ። ደስታ ምን ማድረግ ትችላለች? እኔንስ ማን ያምነኛል? አየለ እንደሆነ ሰው ሁሉም የወደው አስተማሪ ነው። ራሷ ፈልጋ ነው ነው የምትለኝ። ምንድን ነው የተፈጠረው? ሚሚ ሳራ ትቸራየ ለሚያደርገውን ሁሉ ለደስታ ልትነግራት ነው። ሳሪታ ስሚ፣ ምንም የሚያስፈራ ነገር የለም። እሺ፣ ለደስታ መንገርሽ ደግሞ ትክክለኛ ውሳኔ ነው። እንዴት ናችሁ ልጆች? ሳራ አይዞሽ፣ አታልቅሽ። ቆይ ምንድን ነው ነገሩ? እስኪ ንገሩኝ። እኔ ማለት ንገሪያት ሳሪ፣ አይዞሽ ሳሪዬ፣ ንገሪያት ስራ የለ፣ በጣም እያስቸገረኝ ነው። ሰውነቴን ይነካካኛል፣ ከንፈሬን ይስመኛል። ምን እያልሽ ነው? ይህንን ፈጽሞ ለማመን ይከብደኛል። አላልኳችሁም? አታምነኝም ብያል ነበር። ቆይ ቆይ ተረጋግኝ ሳራ። እንዴ እኔ ማለት ፈጽሞ ያልጠበቅኩት ነገር ስለሆነብኝ ነው። አንቺ ግን እውነት ነው ካልሽኝ አምንሻለሁ። ለመሆኑ ምን ያህል ጊዜ ነው አንቺ ማስቸገር ከጀመረ? ሳምንታት አልፈውጣል። በየጊዜው እየባሰ ነው የመጣው። ስሚ ሳራ፣ አየለ የሚያደርገው ነገር ከህግ ውጭ ነው። ማንም አስተማሪ ተማሪን በዚህ መልኩ ሊያስቸግር አይችልም። በዚህ ጉዳይ ላይ ደግሞ ግልጽ የሆኑ መመሪያዎች አሉ። ስለዚህ ለዳይሬክተሩ መነገር አለበት። ዳይሬክተር ሰብለቁ የለችም እኮ ለተወካዩ ለመምህር ሽብሩን ነግረዋልና ለቲቸር ሽብሩ በፍጹም አይሆንም። ለቲቸር አየለ ይነግረዋል። እሱ ከሰማ ደግሞ ጉዴ ነው። አይዞሽ ሳራ መምህር ሽብሩ ጉዳዩን በሚስጥር ይዘዋል። እኔ ይቅርብኝ። ሳራ የአንቺ ስቃይ የሚቆመው በዚህ መልኩ ብቻ ነው። ከፈለግሽ እኔ እነግረዋለሁ። ወላጆችሽም ይህንን ጉዳይ መስማት አለባቸው። የእኔ ወላጆች? ኧረ በምንም አይነት አይሆንም። ሳራ ወላጆችሽማ ማወቅ አለባቸው። እነሱ ናቸው ለትምህርት ቤቱ ክስ ማቅረብ የሚችሉት። እኔን አያምኑኝም። ሲጀመር ትጀራ የለን ያውቁታል። እንደዚህ አይነት ነገር ያደርጋል ብለው አያምኑም። ቤተሰቡን አዋረድሽው ነው የሚሉኝ። በቃ በቃሽ፣ አሁን አታልቅሽ። የወላጆችሽን በኋላ እንመጣበታለን። በመጀመሪያ ለዳይሬክተሩ ይነገረው። አይዞሽ። እሺ ሳሪታ። ኧረ አይዞሽ በይ ይነጋል፣ የተናወጠው ይረጋል። በይ ይነጋል ክፉ ቀን ደጁ ይዘጋል፣ በይ ይነጋል፣ የተናወጠው ይረጋል፣ በይ ይነጋል፣ ለሁሉም ብርሃን